بسم الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا وشفيعنا وحبيبنا محمد صلى الله عليه وآله وسلم شيخ الإسلام من قيدة الواسطية جمران السر كفلوشنا التناكنا لزاري أسران دنيا كفل لاينن አስራ አንደኛውን ክፍል ስንጀምር ለዛሬ እስባቱ ዑሉዊላሂ ዓላ መክሉቃቲህ ለአላህ ስብሓነሁ ወተዓላ ዑሉውን ከፍ ማለትን ማስበት ነው። አላ መክሉቃቲህ በፍጡራኖቹ ላይ አላህ ስብሓነሁ ወተዓላ ከፍ ማለቱን አላህ ከላይ መሆኑ ከፍጡራን በላይ መሆኑን ማስበት ነው። <clears throat> ይህ ርዕስ ይህ ጉዳይ እንደሚታወቀው በጣም ጭቅጭቅ የበዛበት ነው። በጣም ክርክር የበዛበት ነው። ነገር ግን ክርክር የበዛበት ከመሆኑ ጋር እጅግ በጣም በርካታ መረጃዎች ያሉት ነው። ይህንን በተመለከተ ዑለሞች ከሁለት ሺህ በላይ መረጃ እንዳለ ይጠቅሳሉ። ለዚህም ነው ቀደምት አንዳንድ ሙብተዳዎች እንኳን ይህንን ነገር ያሰብቱ ነበረ። ሌሎች አንዳንድ የአላህ ስብሓነ ወተዓላ ባህሪያዎችን ባህሪያቶችን ካለመስበታቸው ከመነፌታቸው ጋራ ዕሉውን ግን እስቲዋእን ግን ያሰብቱ ነበር። ለምሳሌ ቀደምት አሻዕራዎች ከቀደምት አሻዕራዎች በርካቶች ይህንን ነገር ያሰብቱ ነበር። እዚህ ላይ ዕሉውና እስቲዋ ልዩነት እንዳለው ያኒ ዓም መሆኑና ኸስ መሆኑ ላይ ማለት ነው ሊታወቅ ይገባዋል። ያም ምንድነው? ዕሉው ሲባል ሙጥለቅ የሆነ ነገር ነው። አላህ ስብሓነሁ ወተዓላ ከላይ መሆኑ ከፍጡራን በላይ መሆኑን ማመን ነው። እስቲዋ ግን አኸስ ነው ከዛኛው ማለት ነው። ለዚህም ነው ዕሉው የሰው ልጅ ضروري በሆነ መልኩ የሚያውቀው ነገር ነው። መረጃ ሳያስፈልገው ያውቀዋል። እስቲዋን ግን ሊያውቀው የሚችለው ከመረጃ አንጻር ነው። ለዚህም ነው ምንም ያልተበረዘ አእምሮ ያለው ልጅ ከሆነ ህፃን እንኳን ፈጣሪ የት እንዳለ ቢጠየቅ ሰማይ ላይ ይላል። በእሱ አንግል ሊያውቀው አይችልም። ከዚህ አንጻር ነው ሁለቱ አጠቃላይ ከመሆንና ለየት ከማለት አንጻር የተወሰነ ልዩነት ይታይበታል ማለት ነው። ግን ሁለቱም አንድ የሚያደርጋቸው ነገር ምንድን አላህ ስብሓነሁ ወተዓላ ከፍጡራን በላይ መሆኑ ከአርሽም በላይ ስንል ዕሉውንም ስናሰብት الله سبحانه وتعالى كفطر በላይ መሆኑን እያሰበትን ነው نو كذي هنصاب عندنا إثبات علو الله على مخلوقاته كمن دمروا يا عيسى على الله سبحانه وتعالى هنا الرجاء تكسوني جمرت يا عيسى الله سبحانه وتعالى أنت عيسى هيا إني متوفيك إني بنك الفلاي يمارك هنين عندنا علوم تشاتين تفسير ما هو رافعك إلي ونيم يما نسهنيا هم بتكسن مالك على العلوم تشالو هي وفاة الزيلا يتكس وفاة انكلفنا وفاة انكلفنا وتنونا القرآن الله سبحانه وتعالى وهو الذي يتوفاكم بالليل بلوان በሌሊት እንቅልፍ ላይ የሚያረጋችሁ ነው። ስለዚህ ወፋት እዚህ ላይ እንቅልፍ ነው የተፈለገበት አሉ። ሌሎች ዑለሞቻችን ደግሞ ሙተወፊ ከብሎ ማለት ያው ወፋት እዚህ ላይ መግደል ነው። ነገር ግን ምን ማለት ነው? ራፊዑከ ኢለየ ወሙተወፊከ ማለት ነው። رافعك قال ودهلا يهون انجي كمعنى بكل ودفيتنا وفاته دقم ودهلا سلذي ودني إما نسهنا كذام يوسن كل أجل سيدر سلقم وإما قال لهنا إما لسنا بلعس زرو زرو من الزلاي ورافعك إلي من الله سبحانه وتعالى ودني يما نسهنا على الله تبارك وتعالى ማንሳት ወደ ላይ ነው የሚሆነው። ስለዚህ አላህ ከላይ መሆኑን ያመላክታል ነው። በል ላሁ ኢለይህ ይህም ዒሳን በተመለከተ ነው። አይሁዶች ምን አሉ? ገደልነው፣ ሰቀልነው አሉ። አለይህም ለዕነቱላህ ምን አለ? ወማ ቀተሉህ ወማ ሰለቡህ አልገደሉትም አልሰቀሉትም፣ ነገር ግን ወላኪን ሹብ ለሁም ለእነሱ تمساسلباتشو تمساسلباتشو ليلا سو ليلا سو قدلو سكر وما قتلوه يقينا برغتن على قدلت قال ابو الله من بلال بل رفعه الله اليه ودسو انا السو تبارك وتعالى انا السو سبال من ذي ማንሳት ወደ ላይ ነው የሚሆነው። እዚህ ላይ እንደው ምናልባት በቅርቡ የሰለመ ሰው ካልሆነ በቀር ወይም ደግሞ እውቀት የሚባል ነገር የማይደርስበት ምድረ በዳ ላይ ተወልዶ አድጎ ካልሆነ በቀር ማንም ሙስሊም ዒሳ የት እንዳለ ጠይቅ የሚመልስልን ሰማይ ላይ ነው ብሎ ነው የሚመልስልን። እንደው ምናልባት ጥቂት ቢገኝ እንጂ አጅር ለምንድን ነው ይህን አቂዳ ነው ከምን ተነስተን ነው? አላህ ስብሓነሁ ወተዓላ ስላነሳው ወደ ላይ ወደ ሰማያት ስላነሳው ነው። እዚህ ጋር አብረን አንድ ነገር ብናነሳ መልካም ነው። ሐዲስ لا نبي عليه الصلاة والسلام قري ولا السماء وتأثشوا تقل سؤال الذي حارس لاي رسول صلى الله عليه وآله وسلم مجمرا إسراءنا سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى دان كمكة ولا المقدس إسراء هلالو كذا بوالا ሚዕራጅ ከጅብሪል ጋር ይወጣሉ። ከተለያዩ ነቢያት ጋር ይገናኛሉ። መጨረሻ የተገናኙ ሰባተኛ ሰማይ ከነቢዩላህ ኢብራሂም ጋር ነው። ከዛ በፊት ሌሎች ነቢያቶችን አግኝተዋል። ከእነሱ ውስጥ አንዱ ሙሳ አለህ ሰላት ወሰላም አንዱ ናቸው። ሙሳ አለህ ሰላት ወሰላም ከነቢዩ ጋር ተገናኝተዋል በዛ ወቅት ነቢዩ አለይሂ ሰላቱ ወሰላም እንግዲህ ከአላህ ስብሓነሁ ወተዓላ ጋር ተገናኝተው ተነጋግረው ማለት ነው ይመለሳሉ ሲመለሱ ከሙሳ ጋር አለይሂ ሰላም ይገናኛሉ። ሙሳ አለይሂ ሰላም ምን ግድ ተደረገብ ይላቸዋል። አምሳ ሶላት ግድ እንደተደረገባቸው ነቢዩ አለይሂ ሰላቱ ወሰላም ይናገራሉ። ከዛም በኋላ ምን ይላሉ? ሙሳ አለይሂ ሰላም ፈርጅ ኢላ ረቢከ ፈስአሉ ተክፊፍ ወደ ጌታ ተመለስና ወደ ጌታ ተመለስና እንዲቀንስ ጠይቅ ይሏቸዋል። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ እሳቸው ፈርጅ ኢላ ረቢ ካሉ? ነቢያችን ዓለይሂ ሰላቱ ወሰላም ደግሞ ፈረጃቱ ኢላ ረቢ ይላል፣ ወደ ተመለስክ። እዚህ ላይ በእርግጥ ትክክለኛ አቋም ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም ከአላህ ስብሓነሁ ወተዓላ ጋር ቢነጋገሩም አላይም አላህ Subhanahu ve Teala. አልሙሂም ይቀነሳል። ነቢዩ ዓለይሂ ሰላቱ ወሰላም ይመለሳሉ። አሁንም ከሙሳ ጋር ይገናኛሉ። አምስት አምስት እየተቀነሰ ይሄዳል። አንዳንድ ዘገባዎች ላይ አስር የሚል አለ። ዞሮ ዞሮ ይቀነሳል። መቀነሱን ይናገራል ነቢዩ ዓለይሂ ሰላቱ ወሰላም። አሁንም ሙሳ ምን ይላሉ? ፈርጅዕ ኢላ ረቢከ ፈስአሉ ተክፊፍ፣ ወደ ጌታ ተመለስና አሁንም እንዲቀንስልህ ጠይቅ ይላሉ። ፈረጃዕቱ ኢላ ረቢ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወደ ጌታ የተመለስኩ። እንግዲህ እዚህ ላይ የምንገነዘበው ነገር ምንድን ነው? የነቢዮች አቋም የነቢዮች እምነት አላህ ስብሓነሁ ወተዓላ ከፍጡራን በላይ መሆኑን ማመን ነው። ለዚህም ነው እኮ ነቢዩ ዓለይሂ ሰላቱ ሰላም ነቢዩላህ ኢብራሂምን ሰባተኛ ሰማይ ላይ ካገኙ በኋላ ነው። ከዛም በኋላ ወጥተው ከአላህ ተባረከ ወተዓላ ጋር የተነጋገሩት። ቀጥሎ የጠቀሱት ነገር ምንድን ነው? ኢለይህ የስዓዱ ልከሊሙ ጠይብ ወልዓመሉ ሷሊሕ የርፈዑሁ። ኢለይህ ወደ እሱ ወደ አላህ ተባረከ ወተዓላ የስዓዱ ይወጣል። አልከሊሙ ጠይብ መልካም ንግግር ይወጣል። ወልዓመሉ ሷሊሑ ወልዓመሉ ሷሊሕ መልካም ስራ ደግሞ የርፋዕሁ ያነሳዋል። ምኑን መልካሙን ንግግር ያነሳዋል። በመልካም ንግግር ላይ ብቻ መቆም የለበትም አማኝ መልካም ንግግሮችን እየተናገረ መልካም ስራዎችንም መፈጸም አለበት አብሮ ስራው ተቀባይነት ያገኝ ዘንድ ማለት ነው እዚህም ላይ ኢለይህ የስዓድ ወደ እሱ ይወጣል ብሏል አላህ ተባረከ ወተዓላ ወደ አላህ ይወጣል ይወጣል ከተባለ መውጣት ከታች ወደ ላይ ነው <clears throat> ፊርዓውን ረዳቱ ለነበረው ሃማን ምን ይላል የሃማን አለው አንተ ሃማን ወይ ኢብኒ ሊ ሶርሓ ለእኔ ግንብን ገንባልኛል ለአል ያብሉቁል አስባብ መንገዶችን ይደርሱ ዘንድ አስባብ ሰማዋት የሰማያትን መንገድ ፈአጠሊዐ ኢላ ኢላሂ ሙሳ አለ እንግዲህ ወደ ሙሳ ወደ ሙሳ ጌታ እወጣ ዘንድ ብቅል ዘንድ አለ ወይኒ እኔ ለአظንሁ ካዚባን ነው ብዬ ጠረጥረዋለሁኝ አለ ለምን ጌታው ከሰማያት በላይ እንዳለ ነግሮታል ማለት ነው። ካልሆነማ ወይኒ ለአظنه ካዚባ ለምን ይላል? ውሸታም ነው ብዬ ጠረጥረዋለሁ ለምን ይላል? የሰማያትን መንገድ ወጥቶ ከዛም በኋላ የሙሳን ጌታ የሙሳን አምላክ አያለሁ ማለቱ ይሄ ስለተነገረው ነው ከሰማያት በላይ አላህ ተባረከ ወተዓላ መኖሩ ስለተነገረው እንጂ ወይኒ ለአظኑ ካዚባ ብሎ አይልም ነበረ ነው። እንግዲህ ሙብተዲዓዎቹ በእኛ ላይ ቢለጥፉትም ይህንን ነገር ትክክለኛው ግን ምንድን ነው? አላህ ተባረከ ወተዓላ ከሰማያት በላይ ነው ብሎ የሚያምን ሰው አቂዳው የፊርዓውን አቂዳ ነው ብለው ይላሉ ዑለሞቻችን። ቀጣም ቀጣይ ምን አሉ? አሚንቱም መን ፊ ሰማ የሚለውን የቁርአን አያት አመጡ ሸይኹል ልስላም አሚንቱም ተማመናችሁን መን ፊ ሰማኢ በሰማይ ያለውን ተማመናችሁን አንየክሲፈ የመፍራት ተቃራኒ ነው እንግዲህ አም አይቀጣንም ቅጣትን አያመጣብንም ብላችሁ ተማመናችሁ ያ ቅጣት ምንድነው አንየክሲፈ ቢኩም አልአርድ መሬትን በእናንተ ላይ እንዳያሰምጥባችሁ አያሰምጥም ብላችሁ ተማመናችሁ ወይ ነው። ፈኢዛ ሂየ ተሙር እሷ ከዛም እሷ የምታረገርግ ትሆናለች። አላህ ይህንን የሚፈጽምባችሁ ነው። ግን እናንተ ይህን ተማመናችሁ ወይ ነው። አላህ ይህንን ቅጣት አያመጣብንም ብላችሁ ተማመናችሁ ወይ? የአላህን ቅጣት ሙጅሪሞች ከሃዲዎች እንጂ አይመጣም ብለው አይተማመኑም። አማኞች ግን ይፈራሉ። በተቃራኒው ማለት አሚንቱም ተማመናችሁ ወይ? من في السماء በሰማይ ያለው አላህ ስብሓንሁ ወተዓላ አን ዩርሲለ ዓለይኩም ሓሲባ አን ዩርሲለ ዓለይኩም በእናንተ ላይ መላኩን ተማመናችሁን አይልክብንም ብላችሁ ተማመናችሁን ሓሲበን ሓሲባ እንግዲህ ሓሲቡን እዚህ ላይ ድንጋይ ነው ያሉት አሉ አንዳንድ ዑለሞቻችን ደግሞ ጠጠሮችን ያዘለ ነፋስ ማለት ነው ኃይለኛ ነፋስም ያሉት አሉ እና ሓሲበን አለመላኩን ተማመናችሁ አይልክብንም ብላችሁ ተማመናችሁ ወይ ፈሰተዕለሙነ ወደፊት ታውቃላችሁ ከይፈ ነዚር ማስጠንቀቂያዬ እንዴት እንደነበረ ታውቃላችሁ። የዕሉው ጉዳይ እንግዲህ የዕሉው ጉዳይ አላህ ተባረከ ወተዓላ ከፍጡራን በላይ መሆኑ ተፈጥሯዊ ጉዳይ ነው። ማንም በተፈጥሮ ያለ መረጃ በውስጡ የሚያምነው የሚያውቀው የሚገነዘበው ነገር ነው። ለዚህም ነው በርካታ የቢድዓ ሰዎች እንኳን በፊት አንዳንድ የአላህ ስብሓን ወተዓላ ባህርያቶችን አናሰብትም እያሉ ይህንን ግን ያሰብቱ ነበር። ለምሳሌ ቀደምታ ሻዒራዎች ከእነሱ ውስጥ በርካቶቹ ያሰብቱ ነበር፣ ይህንን ዕሉው ወይም ኢስቲዋእን ያሰብቱ ነበር። የኋላ ኋሎቹ ግን ምናሉ ጭራሽ ይሄ ነገር ኩፍር ነው አሉ። እዚህ ላይ አንድ ሰው መጥቀስ እፈልጋለሁ። ያም ሱቡኪ የተባለ ሰው ነበር። በሸይኹል እስላም ኢብኑ ተይሚያ ረሕመቱላሂ ዓለይህ ዘመን የነበረ ሰው። የሰው ሸይኹል እስላም ላይ አንዳንድ ነገሮችን ጽፎባቸዋል። ጽፎባቸዋል ብቻ ሳይሆን ቀጥፎባቸዋል እንደሚባል ዑለሞቻችን አሳይተዋል። ያኔ ያላሉትን ነገር ሁሉ ቀጥፏል በሳቸው ላይ ማለት ነው። ምንም አይነት የዕልሚ ደረጃ ላይ የዕልሚ ደረጃ ላይ ቢደርስም እንኳን ይህንን ለማለት የሚያስፈራ ነገር የለም። ምክንያቱም ትልቅ ዙልም ነው የፈጸመው። ከዚህም ጋር በተጨማሪ ትልቁ ጥፋት ምንድን ነው? ይሄ ሰው እንግዲህ አቋሙ አስማው ሲፋት ላይ ችግር ነበረበት። በጣም ትልቅ ችግር ነበረበት። ከዚህም ጋር ምን ይላል አንድ ቦታ ላይ የቁርአንና የሐዲስ መረጃዎችን ያኒ በአላህ ስብሓነሁ ወተዓላ ባህሪያት ላይ የመጡ የቁርአንና የሐዲስ መረጃዎችን ዛሂሩን የሚወስዱ ሰዎች ላይ ይላል። ዛሂሩን ግልጽ መልእክቱን እንዳለ የሚወስዱ ሰዎች ላይ አለይህም ለዓኢኑ ላሂ ተትራብ ዋሒደተን ባዕደ ኡኽራ ይላል። በእነሱ ላይ የአላህ እርግማን አንድ በሌላው ላይ የሚከታተል ሲሆን ይውረድባቸው ይላል። ይሄ ከዓሊም አይደለም ከጃሂል የሚጠበቅ ንግግር አልነበረም። ምክንያቱም ዛሂሩ ዛሂሩን መውሰድ የቁርአንና የሐዲስን የሚያስመሰግንና የሚያሸልም ስራ እንጂ አላህ ዘንድ ትልቅ ሽልማት አለው። ኢንሻአላህ የሚያስረግም ስራ አልነበረም። የሚያስረግመው ተቃራኒው ነበር እንደውም ዛሂሩ ኩፍር ነው ብሎ ማለት ነው። ኩፍር ብሎ ማለት አራሕማኑ ዐለ ልዓርሽ እስተዋ ሲባል አላህ ከዓርሹ በላይ መሆኑን ማመን የሚያስመሰግን ስራ ሲሆን ይህንን ነገር አልቀበልም ብሎ ማለት ደግሞ ኩፍር ነው፣ ዒናድ ነው፣ ሞገደኝነት ነው። እንዲህ ነበር መገለጽ የነበረበት። ለዚህ ነው ተቅሊድ የሚባል ነገር ዝም ብሎ በጭፍን መከተል ዑለሞችን መከተል ብሎ ማለት ጉድጓድ ያስገባል። እና ይሄ ሰው እንዲህ አይነት ንግግሮችን ይናገራል። አላህ ይጠብቀን። ግን ትክክለኛው ነገር ምንድን ነው? ዛሂሩን ቁርአንና ሐዲስ ላይ የምናገኘውን ነገር ስለ አላህ ስብሓንሁ ወተዓላ የተነገሩ ነገሮችን ከቁርአንና ከሐዲስ አምነን መሄድ እንጂ ሌሎች ነገሮችን መጨማመር አያስፈልግም። ማንና ነው እኛ ስለ አላህ ስብሓንሁ ወተዓላ ከራሳችን እየፈለሰፍን የምንናገረው? እኛ የተነገረንን እንድንቀበል ግዴታ የተጣለብን የአላህ ስብሓንሁ ወተዓላ ባሮች እንጂ ህግ ደንጋጊዎች አይደለም። ይሄ ሊታወቅ ይገባዋል። ለምሳሌ ሱብኪ ለተናገረው ንግግር መረጃ ተብሎ ቢጠየቅ ከቁርአንና ከሀዲስ አንድ መረጃ አይመጣም። ሱብኪ ምን ሌላ ደጋፊውን ቢኖር ማለት ነው። ሱብኪን ያነሳሁበት የራሴ በቂ ምክንያት ነበረኝ። ያ ምንድነው? አህባሾች በጣም የሚደገፉበት ትልቅ ትልቅ ዛፋቸው ስለሆነ ነው። ሌላው በዚህ ጉዳይ ላይ እንግዲህ በርካታ ሀዲሶችም አሉ። የሙዓዊያ እብን አልሐከም ሀዲስ አለ ሙስሊም ላይ እና ሌሎች የሀዲስ መጽሐፍት ላይ ተዘግቧል። ያም ረሱል ዓለይሂ ሰላቱ ወሰላም ያችን ባሪያ አላህ የት ነው ብለው ይጠይቋታል። እሷም ምን ብላ ትመልሳለች? ፊሰማ ብላ ትመልሳለች። አላህ ሰማይ ላይ ነው ብላ ትመልሳለች። እዚህ ላይ ፊት ሰማይ ሲባል የሚያደናግር ነገር የለውም። ያም ምንድን ነው? ይሄ የተገነባው ሰማይ ተፈልጎበት ከሆነ የተገነባው ሰማይ ተፈልጎበት ከሆነ የሚፈለገው ቢማዕና አላ ማለት ነው። ያው ከሰማይ በላይ ማለት ነው። ፊ ቢማዕና አላ ትሆናለች ማለት ነው። لمثال القرآن لمن تبالا ولو صلبنكم ولو صلبنكم في جذوع النخل دارما قدي يا نخل زاف وسط رائر لمن ميسك لا تشولا يلا ينج قال وإن, وإن أريد الزيلة بفلق مطلق سماء من بالهم قل مطلق العلو سماء سماء يبالا علوي لاي كلاي لما نس سماء يبالا لا يا كتفلقوا بس كونا قال في ظرفيات هنا ليس الذي الله سبحانه وتعالى كلاي إلى مالس نونو ሌላው እዚህ ላይ አንድ ነገር ማንሳት ፈልጋለሁኝ። ቡኻሪ ሰሒሓቸው ላይ እስቲዋን በተመለከተ የሙጃሂድ እና የአቡልዓልያ ተፍሲር ያመጣሉ። እሱም አላ ወርተፋ የሚለውን ነገር ነው ያመጡት። ሁለቱም እንግዲህ ተመሳሳይነት ያላቸው ተፍሲሮች ናቸው። በዚህ ጉዳይ ላይ ኢብን ሐጀር አስቀላኒ ፈትሕ ላይ ሸርሓቸው ላይ ማለት ነው ብዙ ነገር ይናሉ። እንደሚታወቀው ኢብን ሐጀር እዚህ ጉዳይ ላይ ስህተቶች እንዳሉባቸው ዑለሞቻችን ተናግረዋል። ነገር ግን ከዚህም ጋራ ከስህተታቸውም ጋር ማለት ነው በርካታ እውነታዎችን ግልጽ ያደረጉበት ሳይደብቁ ግልጽ ያደረጉበት ነገሮችን እንመለከታለን። ለምሳሌ ኪታቡ ተውሒድ ላይ ማለት ነው። ኪታቡ ተውሒድ የቡኻሪ እዛ ውስጥ ይህንን አላ አርተፈዐ የሚለውን የሙጃሂድና የአቡልዓሊያን ተፍሲር በተመለከተ ብዙ ነገር ብለዋል። ከስር እዛ ውስጥ ከጠቀሷቸው ነገሮች ውስጥ ለምሳሌ ምን አሉ? ወቃለ ባዕዱ አህል ሱነት ይላሉ ማዕናሁ አላ ወርተፋ ይላሉ ከፍ አለ ከላይ ሆነ ብለው ይሉታል ከፊል አህል ሱናዎች ይላሉ ልብ እንበል እዚህ እሳቸው ከፊል አህል ሱናዎች እያሉ እየጠሩ ነው አላህ ከአርሹ በላይ ሆነ ብለው ይላሉ ከፊል አህሉ ሱናዎች እያሉ ነው። በእርግጥ ከፊል አህሉ ሱናዎች አይደለም እንዳሉ አህሉ ሱናዎች እንደዚህ ብለዋል። የአህሉ ሱናዎች አቋም ይሄ ብቻ ሌላው የሙብተድዖች አቋም ይህንን ደግሞ የምናነሳበት ምክንያት ምንድን ነው እንግዲህ አሻዒራዎች ሐዋሽን ጨምሮ ማለት ነው አሻዒራ አቋም ያላቸው እብን ሀጀርን በጣም ያጣቅሳሉ እሳቸው እዚህ ላይ እያሉ ያሉት እንግዲህ ከአርሹ በላይ መሆኑን መጥቀስ የከፊል አህል ሱናዎች ንግግር መሆኑን ነው እየጠቀሱ ያሉት እነሱ ደግሞ ኩፍር ነው እያሉ ነው ከዛም እዚህ ውስጥ አሁንም ያሉ ከበغዊ ኢማም አልበغዊ መዓሊም ተንዚል የሚባል የተፍሲር ኪታብ አላቸው። በሰፊው የሚታወቅ ነው። እዚህ ላይ ያው ብዙ ጊዜ ተፍሲር አልበغዊ ይባላል። ስሙ መዓሊም ተንዚል ነው። የእሳቸውን ንግግር ያመጣሉ እዛ ላይ እስቲዋእን በተመለከተ ማለት ነው። እብን አባስና በርካታ ሙፈሲሮች አላ እርተፈዐ ብለው መፈሰራቸውን ይጠቅሳሉ እብን ሐጀር ማለት ነው። ከማን ጠቅሰው? ከኢማም አልበጋዊ። ከዛም ቀጥለው እንደገና የአውዛዒ ንግግርን ይጠቅሳሉ። አውዛዒ ታቢዒ ታላቅ ታቢዒ ናቸው። ዐብዱራሕማን ብን ዓምር ይባላሉ። ኩና እንግዲህ እሳቸውም ይላሉ ኩና ወታቢዑነ ሙተዋፊሩን እንደው ታቢዕዮች በጣም በርካቶች ሁነን ነቁል እንል ነበረ ይላሉ አላህ ስብሓነ ወተዓላ እነላህ ፈውቀ አርሽ እነላህ ፈውቀ አልዓርሽ እንል ነበረ ይላሉ። አላህ እኛ በርካታዎቹ ነን ታብዕዮች ማለት ነው። አላህ ከአርሹ በላይ መሆኑን እንናገር ነበረ ይላሉ። ይህንን ነገር እሳቸው ራሳቸው ያኒ በይሀቂ ዘግበውታል። ቢሰነድን ጀይድ ይላሉ። እንግዲህ ጥሩ በሆነ ሰነድ ማለት ነው። እዛ ውስጥ ሌሎች በርካታ ነገሮችን ያነሳሉ። ይህንን ነገር የምናነሳው ለምንድን ነው እነሱ ኩፍር ያሉትን እብን ሐጀር አስቀላኒ ራሳቸው የከፊል አህሉ ሰናዎች ንግግር መሆናቸውን እየጠቀሱ ነው እና እንደው እንከተላለን የምትሉ ከሆነ እነሱ እሳቸው ራሳቸው ካፍር ናቸው ማለት ነው እብን ሐጀር አስቀላኒ። ምክንያቱም ይህንን የኩፍር ንግግር የከፊል ያህሉ ሰናዎች ንግግር መሆኑን እየጠቀሱ ነው ያሉት። እግረ መንገዴን ማንሳት የምፈልገው ነገር እብን ሐጀር አስቀላኒ የተለያዩ ቦታዎች ላይ ኢብኑ ተይሚያን ይጠቅሳሉ። ለምሳሌ አህባሾች አንድ የሚደገፉበት ነገር አለ። ያ ምንድን ነው? አንድ ዘገባ ላይ ሐዲስ ላይ አላህ ስብሓነሁ ወተዓላ አርሽን ፈጠረ፣ አሁን ያለው አርሽን ከመፍጠሩ በፊት ነው የሚል የሆነ ንግግር አለ። እንደ ሐዲስ የሚቆጥሩት እነሱ ይሄ ምንም መሰረት የሌለው ባዶ ውሸት እንደሆነ ከጠቀሱ በኋላ በዚህ ያኒ ባዶ መሆኑን ያስገነዘበው ኢብኑ ተይሚያ ነው ብሎ ይጠቅሳሉ። ለሁለት ምክንያት ነው ይህንን ነገር ያመጣሁት። አንደኛ ይሄ መረጃቸው ባዶ የሆነ መረጃ ውሸት እንደሆነ ቅጥፈት እንደሆነ ሐዲስ እንዳልሆነ ለመግለጽ ነው። ሁለተኛ ነገር ደግሞ ከእብኑ ተይሚያ እንዲህ አይነት ነገሮችን እየጠቀሱ መቀበላቸውን ያሳዩባቸው በርካታ ቦታዎች መኖራቸውን ለመጥቀስ ነው። እንግዲህ እነሱ ካፊር ነው የሚሉት ከካፊር ይወስዳሉ እሳቸው ንግግር ማለት ነው። እብኑል ቀይምም ደጋግመው ይጠቅሳሉ። ፈትሕ ላይ ማለት ነው። በጣም ብዙ ቦታ ላይ ይጠቅሱታል። እብን ሀጀር አስቀላኒ ሼክ ልስላም ኢብን ተይሚያን ካፊር ነው ብሎ የሚልን ሰው በተመለከተ ሲናገሩ ይላሉ እሱን ካፊር ነው የሚል ሰው ወይ ራሱ ካፊር ነው አሊያ ደግሞ ጃሂል ነው፣ የሆነ አያውቀውም ጭራሽ። ሰውየው ይላሉ ብን ተይሚያን ከትልልቅ አማኞች ውስጥ ነበረ ብሎ ይጠቅሱታል። እንደዚህም እብን ተይሚያ ለታላቅነቱ ኢብኑል ቀይምን የመሰለ ተማሪ መኖሩ ብቻውን ይበቀዋል ይላሉ። ሌሎችም በርካታ ንግግሮች አሏቸው። በእብኑ ተይሚያ ላይ መቀጠፉንም ራሱ ብዙ ነገር መቀጠፉም እሳቸው ተቀብለው አስተላልፈውታል እንደተቀጠፈበት ማለት ነው። ቀጣይ ላይ ብቻ ብዙ ነገር አለ በዚህ ጉዳይ ላይ ነገሩን ለማሳጠር በዚሁ እናቆመው። ቀጣይ መዕያን በተመለከተ ያመጧቸው የቁርአን በርካታ አያቶች ይኖራሉ። ከዛ እንጀምራለን ኢንሻአላህ። ወላሁ ተዓላ አለም። ሰለላሁ አላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም